الجمعة الجمعة الاجتماع الناس فيه سوى يمي صلاة سوى في زينة الناس لازم في صلاة من نجار بابو صلاة الجمعة صلاة الجمعة يزور قياري عدلكم رافاني ثالثنا عندهم زور نوصل الجمعة يمي صلاة عندي جمعة يزور قياري نتائج صلاة لأن الثالث عند سوى جمعة خلفه زور النمي حجر زور النمي حجر من يلالو علماء ኢማሙ ጁሙአን ከመስገዱ በፊት አንድ ሰው ዙሁር እንዲሰግድ ተቀባይነት የለውም ብለዋል። ጁሙአ ካለፈች በኋላ ከሆነ ግን ዙሁርነት ይችላል። ዙሁር ብሎ አራት ረከዓ ማለት አራት ረከዓ ለምሳሌ አንተ ስትሰግድ ተህያ እየቀሩ ከሆነ የጁሙዓ ሶላት ተህያ እየቀሩ ከሆነ ዙሁር ነው የምትሰግደው። ኢህራም ስታደርግ ጁሙአ ብለህ ኢህራም ታደርጋለህ፣ ትቀመጣለህ፣ ተህያ ቀርተህ ተነስተህ አራት ረከዓ ነው የምትሰግደው። ظهور ማለት ظهور በደል ለልጁማ አንቺ وليست الجمعة بدلا للظهور ظهور ቅያሬ አትባልም راسا مستقل ራሷ ይቻላል عن عبد الله بن عمر وابي هريره رضي الله تعالى عنهما أنهما سمع رسول الله صلى الله عليه وسلم الملاك الملائكة عند سموه نقرنا يقول عند سلو نبي سمانا الشوال على أعواد منبره منبرات انتصوا لك أعواد أمين براتشو أنتن ولاي هنو سجنة ولاي وقتشو نبي اندهالو وانبرو ولاي سجنة ولاي وقتشو مالتو اندهالو لينتهي أن والله ما تكلك لان لباتشوال لاما لام الموسيعة وينم دمو لام جواب القسم تبالا والله يمي لان ለየንተህየነ ወላሂ መቆጠብ አለባቸው። አቅዋሙን ሰዎች መቆጠብ አለባቸው። አወድዕሂሙል ጀማአት ጁሙዓት ጁሙዓን ከመተው መቆጠብ አለባቸው። አወድዕሂም ማለት አንተርኪህም ማለት ነው። መተውን መቆጠብ አለባቸው። አልጀም አልጁሙዓት ጁሙዓን መተውን መቆጠብ አለባቸው። አው ወይም ደግሞ አለበለዚያ ለያኽቲመና አላሁ አላህ ወላሂ ያሽግባቸዋል አላ ልባቸውን ያስምባቸዋል ثم ليكونن ከዛ ይሆናሉ من الغافلين ከዚህም ይሆናሉ ይላሉ ነብዩ አለይሂ ሰላቱ ወሰላም ጁማዓ ለሚወጅብባቸው ሰዎች ነው ባሪያን ሴትን ህፃናትን የተመለከተ አይሆንም ማለት ነው ምናሉ ለየንተህየነ አቅዋም ሰዎች መቆጠብ አለባቸው አንወድዕህም ከመተው አልጁሙዓ ጁሙዓ መሳተፍን ከመተው መቆጠብ አለባቸው ወደ ጁሙዓ ይምጡ ይስገዱ አው አለበለዛ ግን ውጤቱ ይሄ ይሆናል ማለት ነው አው አው ወይ አማራጭ ይሄ ይሆናል ምን ለየኽቲመነ አላሁ ወላሂ አላህ ያሸሸዋል ያግባቸዋል አላ ቁሉብህም በልባቸው ላይ ثم ለየኩኑነ ከዛ ይሆናሉ ፍጻሜያቸው ሚነል ጋፊሊን ዝንጎች ይሆናሉ የዘነጋ ወለይሰ አለሚል ገፍላ ከመዘን ድንጋይ የበለጠ ለምን لأن الغفلة يكون نتيجته خسران الآخرة የአኸራ ክስረት ነው የሚያመጣው መዘንጋት ማለት መዘንጋት ከመዘንጋት ዕቃ መጣል ምናምን ነገር አይደለም እዚህ ቦታ ላይ ምን الغافلين عن الآخرة ከአኺራቸው እንዲዘነጉ ይሄ ራሱ ቅጣት ነው يتركون الآخرة ويتركون عقلنا ድብልቅልቁ ወጣ ነገር ውስጥ ይገባሉ ማለት ነው ከዝንጎች ይሆናሉ ዒባዳቸው ላይ የተዘናጉ ሰዎች ይሆናሉ ይላሉ የጁሙዓ ቅጣት ነው ጁሙዓ የሚተው ሰው ቅጣቱ ራስን ነው ዝንጉ ነው የሚሆነው ምንም ጣጣ የለውም በቃ ለዲኑ ጣጣ የለውም በቃ ደስተኛ ሆኖ ይቀጥልበታል በተሳሰበ ይሄ ነገር ነው ይሄ ኸትም ከመጣ ደግሞ አንተ ልብ ላይ የታሸገ ነገር هذا حرام እያልከው ከአነሁ ሐላል ይፈረዋል እንደዚህ አይነት ነገር አለ እና ነብዩ አለይሂ ሰላቱ ወሰላም ከዚህ ተቆጠቡ ብለዋል ረዋሁ ሙስሊም ሐዲስን የዘገቡት ሙስሊም ናቸው አይ አላ ደረጃት ሚንበሪ አዕዋድ ሚንበሪ ማለት በወንበራቸው ደረጃው ላይ ሆኖ ማለት ነው። ላይ ተገነቱ ላይ ደረጃው ላይ ሆኖ ማለት ነው። አዕዋድ አለው የሚንበር የወንበሩ ደረጃዎች ትንሳላችሁ መወጣጫ መሰላሎቹ የሚረገጧቸው ማለት ነው። አው አላ ሚንበሪ الذي من العود ወይ ከእንጨት የተሰራው ማለት ነው። ለዓለ الذي كان من الطين ከጭቃ የተሰራው ሳይሆን ከእንጨት የተሰራው ወንበራቸው ላይ ሆኖ ለማለትም ይሆናል። እንትን የሚያደርጉበት ኹጥባ የሚያደርጉበት ማለት ወላ አለል ጀዘእ الذي كان يستند اليه ወይም እዛኛው እንጨቱ ላይ አይደለም ውጭ ላይ የሆነ ግንድ ነበር አይደል ነብዩ ተደግፈው እንትን የሚሉበት ኹጥባ የሚያደርጉበት እሱም አይደለም ከጭቃ የተሰራውም አይደለም ከእንጨት የተሰራው ሚንበራቸው ላይ ማለት ነው ወሀደል ሚንበሩ በናው መይሙን መይሙን የሚባል ሰውዬ ነው እንትኑን የገነባላቸው የሰራው ማለት ይሄንን ሚንበሩን የኹጥባ የሚኸጥቡበት ጉላሙ ምርአት ምን الانصار የአንድ ሴት የሆነ ባሪያ መይሙን የሚባል ሰውዬ ነው ያዘጋጀላቸው ሰነተ 70 ነው ተማል በስምንተኛው ወይ በሰባተኛው አለ ወካነ አላ ሰላሰቲ ዱሩጅ ሶስት ደረጃዎች አሉት መወጣጫ ማለት ነው። እንደዚህ ሶስት ደረጃዎች አሉት። የነብዩ ሚንበር ማለት ሶስተኛው ደረጃ ላይ ሆኖ ነው ኹጥባ የሚያቀርቡት። وكان على ثلاث درج ثم زاد مروان في زمن معاوية ست دروج من أسفله ስድስት ደረጃዎችን ከታይ ጨምሮበታል በመርዋን ዘመነ መንግስት ማለት ነው ولم يزل كذلك حتى احترق المسجد النبوي سنة 54 و600 በ654 የነብዩ መስጊድ በተቃጠለ ጊዜ የዛን ጊዜ ነው አብሮ የወሰኑ የነብዩ ሚንበር እስከዛ ድረስ ነበር ማለት ነው እስከ 654ኛው ዓመተ ሂጅራ ድረስ የዛን ጊዜ አብሮ ሚንበሩ ተቃጠለ رواه مسلم حديث مسلم زجبوتال وعن سلمة ابن الأقوى كسلمة ابن الأقوى يتزجب حديث رضي الله تعالى عنه قال من يلنا كنا نكبر نلال سلمة ابن الأقوى سلمة ابن الأقوى الأكوى يبالو أبو مسلم سلمة ابن عمر ابن الأقوى يبالو واسم الأقوى سينان ابن عبد الله الأقوى عقلمي المدني من أشجع الصحابة كصحابة السوس مرسو جغنا ومبال يتوقع كان يسبق الفرس فرسي قدم نبر شدا بروسا على قدمه فرسي يروتا سبقر يروتا فرسي قدم نبر من العجل هذا مسرع مسرع مسرع مسرع بس أم فتان سو ዛሬ ላይ ዋንጫ በዋንጫ ነው ፈረስ ይቀድም ነበር ፈረስ ነበር وكان وكان خيرا فاضلا سخيا كرنا تلق صحابينا توفي في المدينة سنة 74 هجرة بسبع بسبع أراسية عمة هجرانه بموسي صلى الله عليه وسلم بن الأقوى قال كنا نبر نصلي انسجد نبر مع رسول الله صلى الله عليه وسلم قال الله ملاك سنيا قال انسجد نبر الجمعة جمعة نسجد نبر لنا من الصحابي ثم ننصرف كذا نملسل وليس للحيطان لا تروى النبر አልነበረውም ظلٌ ጥላ አልነበረውም አጥሮች ገና ጥላ አልነበራቸውም ይላል ምን ያክል ቀደም ብለው እንደሰገዱት እየገለጸልን ነው ثم ننصرف ነብዩ ጋር ጁሙአ እንሰግድና እንመለሳለን ወለይሰ للحيطان ላጥሩ አልነበረውም ظلٌ ጥላ ነስተዝሉ ቢህ የምንጠለልበት ጥላ አልነበረውም ይላል በሰዓት ነው ቀድመው ነው የሰገዱት ማለት ነው ከዚህ ሐዲሱ ሙተፈቅ ዐለይሂ ነው ወለፍዙ ለልቡኻሪ ሐዲሱ ሙተፈቅ ዐለይሂ ሐዲስ ዑለማዎች ይህንና እስኪ ቀጣዩን ነው ወፊለፍ ወል ሙስሊም ሙስሊም ላይ ባለ በሌላ አገላለጽ ደግሞ كنا ነበርን ይላል ኑጀሚዑ መጅኑ አለ كنا نجمع أي نصلي جمعة ጁሙዓን እንሰግድ ነበር መዐሁ አይ መዐ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ጁሙዓን እንሰግድ ነበር إذا زالت الشمس أي ዘንበል ስትል ወደ መግቢያዋ ማለት ነው ፀሐይ ወሰቱ ሰማ ወደ መግቢያዋ ስትል زوال ሲፈጠር ማለት ነው ዙር ሲገባ ثم نرجع ከዛ እንመለሳለን ነተተበዑ الفيء ጥላውን እየተከታተልን ይላል ፀሐይ እንዳይጎዳን ጥላ እየፈለግን በጥላ በጥላው እንሄድ ነበር አለ ሁለት አይነት ማለት ነው ሁለት አይነት ማለት ነው አንዳንድ ጊዜ ነብዩ ቀደም ብለው ይሰግዳሉ حتى لم يكن للحيطان ظل يستدلون به الصحابه آه ሙስሊም ላይ ባለው ዘገባ ኩና ኑጀሚዑ ጁሙአን ሰግድ ነበር ማአሁ አይ ማዓ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ጋር ኢዛ ዛለት ሸምሱ አይ ዘንበል ካለችና የዙር ጊዜ ከገባ በኋላ ማለት ነው ዙዋል ታውቃላችሁ ዙዋል ማለት ከመካከል ወደ መግቢያዋ በኩል ፀሐይ ስታዘነብል ማለት ነው ثم نرجع ከዛ እንመለሳለን ወደ ቤታችን ጁሙአ ሰግደን ነተከበኡ እየተከታተልን እየፈለገ አልፈይአ አይዝለ ጥላ ማለት ነው ጥላውን እየፈለግን በአስር ባጥር ስር እንሄድ ነበር። እዚህኛው ላይ ጥላ እንዳለ እየጠቆመን ነው። አለፈው ሐዲስ ላይ ደግሞ ጥላ እንደሌለ እየጠቆመን ነው። ስለዚህ ሁለት አይነት አስተጋገድ አለ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንዳንድ ጊዜ ቀደም ብለው ይሰግዳሉ፣ አንዳንድ ጊዜ ደግሞ ትንሽ አሳፈሩ ይሰግዳሉ የሚለውን ከሁለቱ እናገኛለን። ከዚህ በመነሳት ዑለማዎች መካከል የሆነ ልዩነት አለ እና ኢማሙ አህመድ ሶላተል ጁሙዓ የሚገባው ከምን ጀምሮ ነው አሉ? ሶላተል ዒድ ከሚገባበት ሰዓት ጀምሮ ይገባል። አምስት ሰዓት ስድስት ሰዓት ጁሙዓ ገብቷል የሚሉት ጁሙአ ገብቷል። በቃ ከዘዋል በፊት ራሱ የዙር ጊዜ ከመግባቱ በፊት ጁሙአ መስገድ ይቻላል ብለዋል እና ኢማሙ አህመድ ማለት ነው። እነ ኢማሙ ሻፍዒና ሌሎቹ ደግሞ ምንድን ያሉት? አአ እንደዛ አይደለም ማለት እንደዛ አይደለም። ዙሁር ወቅት የግድ መግባት አለበት። ወላኪን ፈጠን ይላል አንዳንድ ጊዜ ቀደም ይላል ለማለት እንጂ እንደዛ አይደለም ይላል የዙሁር ወቅት የግድ መግባት አለበት። የግድ መግባት አለበት የዙሁር ወቅት ያንኛው ጥላ የለውም ማለት ረጅም ጥላ የለውም ማለት ሊሆን ይችላል እንጂ ጭራሽ በኋላ አልተፈጠረም የሚለውን ነገር አያስዘንም ነው ማለት ዋንሳል سهل ሳዕድ ራጅሑ ራጅሑና ተቀባይነት ያለው አመዛኙ የትኛው ነው? የግድ ዘዋል መኖር አለበት። ዘዋል መኖር አለበት። ራጅሕ አድርገው የወሰዱት እሱ ነው። ወላኪን የተለያየ ቦታ ላይ የተለያየ ነገር አለ። መሀል ለኸላፋት አድርጓል ብለው ማስጠንቀቂያ ሰጥተዋል ይላል ያነበብኳት ማለት እንዳትጨቃጨቁ ይላል። ምክንያቱም ሐዲሱ ለሁለቱም ደሊል ሆና ጠንካራ ደሊል አለ። وعن سهل بن سعد كسهل بن سعد رضي الله تعالى عنه قال سهل بن سعد من الناس أبو العباس الخزرجي سهل بن سعد بن سالم أبو العباس بلال الخزرجي خزرجاوي قوسانو የመዲና አውስና خزرج ናቸው አይደል አንሳሩ ከخزرج يمولد نمالك الساعدي الأنصار لو مئة حديث متو حديث الثالث يصحابي متو حديث الثين ذكبه فنبي يازاته متو حديث ما سنة إحدى وتسعين هجرية هجرة بزت أنا عندي أمسني موتا وكرتار بالمئة متو أمسا خالي النوران له آخر من مات بالمدينة من الصحابة مدينة يموتي يمت الرشا الصحابة يهينهم سبلوان عندك على سلفن ونبدا يمت الرشا مدينة يموتي الصحابي ما النبدا ጃቢር ጀዛከላህ ጃቢር ጃቢር ነው የመጨረሻው ተብሏል። ሌሎች ታሪክ ምሁራኖች ደግሞ ምን ይላሉ? ይሄ ሰውዬ ነው የመጨረሻው መዲና ውስጥ ከሞቱ ሰሃቦች የመጨረሻው ተብሏል። ሳዕል ብኑ ሳዕድ ማለት ነው። ላይ የመጨረሻው ማለት አለ። በሀገር ሁሉ የመጨረሻው ማለት ሳይሆን ያ እንትን ሱፈይል የሚባለው የመጨረሻው በመቶ ሀያ አካባቢ ነው የመጨረሻው ሰሃቢ ግን መዲና ላይ የመጨረሻው፣ ኢራቅ ላይ የመጨረሻው፣ ግብጽ ላይ የመጨረሻው፣ መካ ላይ የመጨረሻው የራሱ አንጻራዊ መጨረሻዎች አለ። መዲና ውስጥ የመጨረሻው ይፋሐብ ነው ማለት ነው። ረዲየላሁ ተዓላ ዐንሁ ቃል እንዲህ ይለናል። ማኩና አልነበርንም ይላል። ማኩና ኑቂሉ ቀይሉላና ታንወስድም ነበር አለ። ወላ ነተገዳ ምሳም አንበላም ነበር። አይ ናብስሩም ገባችሁ ናፍም አንወስድም ነበረ ወላ ነተገዳ ምሳም አንበላም ነበር አለ ኢላ ባዕደል ጁሙዓ ከጁሙዓ በኋላ እንጂ ይለናል ከጁሙዓ በኋላ ምሳ ከጁሙዓ በኋላ ቀይሉላ እንደዛ ከሆነ ቀይሉላ ስድስት ሰዓትና ምናምን አካባቢ ስለሆነ የሚወስዱት ቀደም ብለው ነው የሚሰግዱት የሚለውን እዛ አምጥተዋል ወላኪን ሌሎች ዑለማዎች ምን ይላሉ አረቦች በተለምዷቸው ከሰባት ሰዓት ወይንም ደግሞ ከዘዋል በፊት ምን አደርጉ አያደርጉም? ላይ አይተኙም፣ ምሳም አይበሉም መስሎ እንደኛ ቢሆን ግን እንደኛ ቢሆን ምሳ ሳንበላ ምሳ ከጁሙአ በኋላ ነው የምንበላው ቢባል ምንድን ማለት ነው? ሶላታችን አምስት ሰዓት አራት ሰዓት አካባቢ ሊሆን ነው ማለት ነው። በአረቦች ይሄን ያለ ይሄ ራሱ እንትን ያነሱ መሐል ለኸላፍ ይሆናል። ለኸላፍ መነሻ ይሆናል ይሄ ራሱ ما كنا أن نبر من نقيل قيل لا نفان نسكم نبر ولا نتغدى مثاما نبلم نبر إلا بعد الجمعة جمعة فسجرن بها لحيه حديث متفق عليه واللفظ للمسلم يا مسلم الجلالة وفي رواية بل لا زجبة في عهد رسول الله صلى الله عليه وسلم برم بنبي زمن إلى بنبي زمن بنبي زمن جمعة أن نسجد النبر قيل لا نسكم نبر مثاما نبلم نبر إلا بعد الجمعة ስለዚህ ከዚህ ምን እንወስዳለን ማለት ነው? ሁለት አይነት ትርጉም ነው ያለው። ከጁሙአ በኋላ እንጂ ምሳም ቀይሉላም አንወስድም ነበር አለ። ምሳም አንመገብ ነበር። ስለዚህ ጁሙአን ቀድመው ሰግደውታል በዕደ ዘዋል የሚለውን አክሰብ ወስደዋል። የተወሰኑ ኢማም አህመድ ብን ከዚህ ላይ ይወስዳሉ። አያችሁ ምሳ የሚበሉት ቀይሉላ የሚወስዱና የሚወስዱት ከጁሙአ በኋላ ከሆነ ስለዚህ ጁሙአ ቀድመው ነው የሰገዱት የሚለውን ወስደዋል። ላኪን ይህም አሁን ቀብለ ዘዋል ነው የሚል ከዚህ ልናገኝ አንችልም። ለምን የአረቦችን አደት ስንመለከተው ምሳም የሚበሉት ናፍም የሚወስዱት ከዙሁር በኋላ ከዙሁር በኋላ ከዙሁር በኋላ ስለዚህ ጁሙዓው ቀደም ብሎ ተሰግዷል ከስድስት ሰዓት በፊት የሚለውን ተጠቀምን ማለት ነው ራጅሑ ውስጥ ይገባል ይገ وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم نبي عليه الصلاة والسلام كان ነብዩ አለይሂ ሰላቱ ወሰላም ነበሩ። የኽጥቡ ይኸጥቡ ነበር፣ ቃኢመን ቆመው ነበር ኹጥባውን የሚያደርጉት ፈጃአት መጣች አንድ ቀን عير ዒሮች መጡ የነጋዴዎች ግመሎች መጡ من الشام ከሶሪያ ምድር ማለት ነው ሻም የሚባለው ዛሬ ሶሪያ ሊባኖስ ዮርዳኖስ እነ ፓላስታይን እነዚህ እነዚህ በአንድ ላይ እንትና ይሏቸዋል ሻም ይሏቸዋል ሻም ምድር አርሱል በረካ ሻም ፈጃአት መጣች ዒሩን ዒር ማለት የንግድ ግመሎች ማለት ነው። የነጋዴ ግመሎች መጡ። የነሻም ከሻም አካባቢ መጡ። መዲና መስጊድ ውስጥ ነብዩ ኹጥባ እያደረጉ ነው። ሰሃባ ሁሉ ተሰብስቧል። ከውጭ እንትን እየተመታ ከበሮ እየተመታ መጡ። ከበሮ እየመቱ ነው። ነጋዴው የበረሃ ንግድ ስለሆነ በአንድ ጊዜ ነው የሚሄድ። የአንዱ ሀገር በአንድ ነው ተያይዞ የሚሄድ። የመዲና የከተማዋ ሙሉም በአንድ ላይ ነው ንግድ የሚሄድ። ከሁለት መቶ ከሶስት መቶ ከአራት መቶም አንድ ሺህ ግመል የሚሆን ተጭኖ ከመዲና ወደ ሶሪያ የሚሄድ ዕቃ ይሄዳል። ከሶሪያ ደግሞ ወደ መዲና የሚመጣ ዕቃ ይዞ ይመጣል። ልክ በመጡ ርቀት ስላለው በአንድ ወር በምናምን በዛን ያክል ነው የሚገቡት ወደ መዲና ሲመጡ። ስለዚህ የሚገቡ ዕለት ምን መደረግ አለበት ማለት ነው? አቀባበል ያደርጋሉ። ሁሉም ጫጫታ ነው በቃ ስለሚነፋፈቅ እና ደግሞ የመጣውን ነገር ለማየት ጁሙአ እየተፈጠበ እያለ ካነ የኽጥቡ ቃኢመን ነብዩ ቆመው እየኸሰቡ እያለ ፈጃአት መጣች ዒሩን ግመሎች መጡ ሚነሻም ከሻም ፈንፈሰለናቱ ሰው ሁሉ ሄደ ኢለይሃ ወደ እሷ ጅሙዓ አምጥቶ ነብዩ እየኸጠቡ እያለ ሁሉም እየወጣ ሄደ ሀታ ለም የብቀ አልቀረም ነበር ነብዩ ጋር ኢለስና አሸረ ረጁልን አስራ ሁለት ሰው ብቻ ነበር የቀረው ጥልግ ብሎ ሄደ እንዳለ ረዋሁ ሙስሊም ሐዲሱ ሙስሊም ዘግቦታል። ከዚህ ሐዲስ ላይ የምናገኘው ነገር አለ። አስራ ሁለት አስር አምስት አርባ ምናምን የሚባል ነገር የለም። ጁሙዓ ላይ ጁሙዓ ላይ ቁጥር አይወስነውም። ኢማም ካለ ከኋላ የተወሰኑ መእሙሞች ካሉ ዝም ብሎ ኹጥባ አድርጎ መስጊድ ብቻ ነው እንጂ አርባ ሰው የሚባል ነገር የለም። اثنا عشر اثنا عشر በቅቷቸዋል። ከ اثنا عشر ቢጎልስ ምን ገደል አስራ ሁለት ሰው ስለቀራ አስራ ሁለት ናችሁ ትበቃላችኋል አሉ። አስራ ሁለትን ራሱ መነሻ የሚያደርጉ ሰዎች አሉ። 12 ሰው መሙላት አለበት ከዚህ በታች አይሆንም የሚሉ አሉ 12 መሆን 12 ስለሆናችሁ ዱባውን ቀጥላለሁ አላላችሁም እነዚህ የቀረውን ሰው ነው ያክቱ ስለዚህ የቁጥር የተወሰነ ገደብ የለውም አይኖር አሳለም የቀለፈና 10 ረጁልን 12 ሰው ብቻ ነበር የቀረው ማለት ነው ከዚህ ሐዲስ የምንረዳው ካለ ይخطቡ ቃኢመን ነብዩ ቆመው ነበር የሚخطቡ ቆመው ነበር የሚخطቡ የሚሐጥብ ቆመው ነበር። ቁጭ ብሎ መሐጠብ ይቻላል፣ ናአም ይቻላል፣ ቁጭ ብሎ መሐጠብም ይቻላል። ወላኪን ከነብዩ የምናገኘው ነብዩ አለይሂ ሰላቱ ወሰላም ቆመው ነው የሐጠቡት። በሁለቱ ኹጥባዎች መካከል የተወሰነ መቀመጥ አለ ይደረጋል። መቆም ዋጅብ ነው ወይ? ዋጅብ አይደለም መቆም። መቆሙ ዋጅብ አይደለም። መቆሙ ዋጅብ አይደለም። ኢማሙ ማሊክ ዋጅብ ነው ብለዋል። ኢማሙ ማሊክ ዋጅብ ነው ሰውየው ካልቆመ ወንጀል ሰርቷል እያሉ እና ኢማሙ ሻፊዒ ደግሞ መቆም ለኹጥባው መቆም ኹጥባው ተቀባይነት እንዲኖረው ሸርጥ ነው ነው ያሉት በጣም አደገኛ ወላኪን الحق ሙአየድ የሚሆነው በሱና በደሊል ጠንካራ የሆነውና ራጅ ያደረጉት ሱና ነው ሱና ነው ጥሩ ነው ቆሞ ቢኸጥብ ጥሩ ነው ቁጭ ብሎ መኸጥብ ደግሞ ይችላል من ايه اها عايز فكر الوقفات ولا فلا الوقفات انت الوقفات اللي هم ربطها من سنة سنة من نظر من القرآن وترقق قائمة سورة الجمعة ምን ነበር የሚለው ሐፊዝ ይስከለ وإذا رأوا تجارة أو لهوا انفضوا إليها وتركوك قائما وإذا رأوا تجارة ማለት እኮ ንግድ በተመለከቱ ጊዜ ማለት ነው የንግድ ግመሎች ጊዜ وإذا رأوا تجارة أو لهوا ማለት ደግሞ ከበሮ መመታቱ ነው ዘፈን ማለት ነው ዘፈኑን ሲሰሙ ጫጫታውን ቡካታውን ሲሰሙ ምን አደረጉ إذا رأوا تجارة أو لهوا ويጣዖታውን ሲሰሙ እንፈዱ ካንተ ትተው ተበተኑ ይላል انفضوا أو لهوا انفض إليها وجدت تبتن وتركوك عن تنتو قائما وما تتوحيد إذا فلذي جمعة خطبة وما مخطوه نراته قرآن آية الله نراته وتركوك قائما ولا شاء النبي عليه الصلاة والسلام وقفات شاء الله لا عيب فتئة لذي زين النجاح وإذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ነው አይደል የሚለው وذروا البيع ንግድን ትታችሁ ራሱ ሂዱ ነው የሚለው ንግድ ምንም ንግድ ዘግተህ አታ ራሱ ጋዜጣ መሸጥ አይፈቀድም ጋዜጣ የሚሸጠው ልጅ ራሱ መግዛት ራሱ አይፈቀድም ኢማሙ ኹጥባ እያደረገ መንገድ ላይ ጋዜጣ መገዛ ከሆነ ራሱ ክልክል ነው ነው የሚለው። ለምን አንተ እሱን ራሱ እያሰራኸው ነው ያለው። በይዕ ደግሞ በይዑ ራሱ ይበላሻል ነው የተባለው። ሽያጩ አይሆንም። ወዘሩል በይ ንግድን አቁሙ ስለተባለ አንድ ሰው ቢሸጥ በይዑ ይሆናል አይሆንም? አይሆን ምን ያሉት። በይዑ ካልሆነ አንተ ራሱ መግዛት አይቻልም ማለት ነው። ክልክል ሌላ ሰው ወንጀል ማሰራት በጣም ይከለከላል ቀድሞ መዘጋጀት ነው። አስቸጋሪ ነው። ወአን ጃቢር ረዲየላሁ ተዓላ ዐንሁ አንነ ነብይ ሰለላሁ ዐለይሂ ወሰለም ካነ ይኽጥብ ነብዩ ኸጥቡ ነበር ቃኢመን ቆመው ከዛ አትመጣ ዒሩ ሚነ ሻም ከሻም በኩል የንግድ ግመሎች መጡ ፈንፈተለ ሰው ተበተነ ሄደ ኢለያ ወደ ንግዷ ግመሎች ሐታ ለም ይብቃ አልቀረም ነበር ኢለ ሰነ አሸረ ረጁለን 12 ሰው ብቻ እንጂ ይሄንን ሶሐቦችን አላህ ወቅፏቸዋል። ስለዚህ ክልክል ነው ጁሙዓ ላይ አደብ ይዘን ኹጥባን ማዳመጥ እንጂ አይፈቀድም። አዛን አዛን ክልክል አይደለም። ኹጥባ ላይ ግን ያቀረች ነው ማለት ነው። የተባለው ከዛም በፊት ሰብኩ ምንም አይደል። ከዛም በፊት አንድ ብር ለጁሙአ ትሰበስባለህ። እናንተም ደግሞ ቶሎ ቶሎ ስጡ። እናንተም ቶሎ ቶሎ ይሰበሰባል። ግን አዛን አዛን ማለት ሳይሆን ዋናው ወደ ሁጥባ ከተወጣ ኢማሙ ምንበር ላይ ከወጣና ሁጥባ ሊጀምር በሚዘጋጅበት ሰዓት ቶሎ ቶሎ መዘጋጀት አካላቱ በዛን ሰዓት ራሱ ቁርአን ተሽሽ ቁርአን መሰልሰል ቀደም ብለን ነው ራሱ ቁርአን መሰልሰል ያለ ኹጥባ ከተጀመረ በኋላ መረባበሽ ነው። ቁርአን የሚሰበስበውን ሰው ቀደም ብሎ በቃ ኢማሙ ወደ ሚንበሩ ሲመጣ ሙአዚኑ አዛን ሊያደርግ ሲል የዛን ጊዜ ቶሎ ቶሎ ቁርአን መሰብሰብ አለበት። ኹጥባ ከተጀመረ በኋላ ግን አምጣ ቁርአን አቁም፣ እንደዛ አይደል ይሄን አድርግ፣ ሌላ ተክሊፍ ነው። ጥሩ ነገር እየሰራን ግን መቼ መስራት እንዳለብን አናውቅም። ጥሩውን ነገር ወደ መጥፎ ነገር እንቀይረዋለን አንዳንድ አባባን አንድ ብር ለጁማ አይ አንድ ብር ባለ ብር ላይ ምንም ኹጥባ ቀብለ ሶላት ቀብለ ሶላት ይሄ አዎ ይያዛል። ሰይፍ አይያዝም። قوس ና ይሄ ይያዛል። قوس ማለት የቀሱ መተኮሻው ማለት ነው። እሱንና ይሄ ይያዛል። ቁናው ይሄ ነው የተገኘ ባይዘን ችግር የለም ግን ቁና ነው سيفي قال له إن هذا يدل على أن دين الإسلام إنما قام بالسيف بسيف يمسويه دين لما نسي هنا አንዳንድ ዑለማዎች። ክልክል ነው ብለዋል። دين الإسلام هاي هاي هاي አልሰማሁትም ማንኛውም ቦታ ይቀራል ይቀርላል ሰፈር ላይ ይቀራል በሙሳፊር ላይ ጅሙዓ አይል አዎ ከተጀመረ በኋላ ቀጠረች ምንም ነገር መንቀል እንትን አይፈቀድም ከገባ በኋላ ቦታው ላይ ከመጣ በኋላ ማለት ነው መንገድ ላይ ያለው በቀደምት ነው እ የጁማ አዎ ነው እነሱ አያውቁም እነሱ አያውቁም እናንተ አትሉ እነዛ ህጻናቶች ናቸው ማለት ቦታ የማይገኝ ከሆነ መጀመሪያ ለቦታው መዘጋጀት ይሄን ዕልም ካወቅ ስትሄድ ቦታው ላይ ተዘጋጅተ ነው የምትሄደው አንድ ረካዓ ካገኘ ታገኛለች የኹጥባው አጅር ያመጣል ያገኛል ችግር የለም ያገኛል ወላኪን የዚህኛውን ፈዲላ ያጣል የኹጥባውን ማለት ነው ካሚል ከነ ኹጥባው ሲያገኝ ነው ካሚል ጁሙዓ እንጂ ጁሙዓን በአንድ ረካዓ ራሱ አንድ ረካዓ ላይ ካገኘ ታገኘዋል አንድ ረካዓ ካገኘ ጁሙዓ በጀማዓ ብቻ نعم الإمام هو المؤمن الذي يخطب ويخطب له خطبة አድራጊና ኹጥባውን የሚያዳምጥ ሰው መኖር አለበት ይሄ ዱዓ ከተጀመረ በኋላ መዝጋቱ أيوا አሁን ምን አለ መሰላችሁ ይሄ ወዘሩ እንደ የሚለው የቁርአን አያ ዑለማዎች ተለያይተውበታል። በይዑ ራሱ direct ይበላሻል ወይ አይደለም፣ ሐራም ሰራ ነው ክልክል ሰራ ነው የሚባለው የተለያየ ነገር አለ። ለጥንቃቄው የትኛውንም ነው የሚወስድ? በይዑ ይበላሻል አትሽጡ ብሏል አለ ፈዘሩል በይ ዘሩ ማለት እኮ እትሩኩል በይ ማለት ሽያጭ የሚባልን ነገር አቁም። መሸጥ አይደለም የተከለከለ መግዛትም ክልክል ነው። ለምን መሸጥ معصية ከሆነ መግዛት ራሱ معصية ነው። በዛን ሰዓት ለምን አንተ ወንጀል መሆኑን እያወቅህ መግዛት ማጀት ስለሆነ እሺ وعن ابن عمر رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ይላሉ من أدرك ركعة አንድ ረከዓ ያገኘ من صلاة الجمعة ከጁሙዓ ሶላት አንድ ረከዓ ያገኘና የደረሰባት من صلاة الجمعة ከጁሙዓ ሶላት አንድ ረክዓ ያገኘ وغيرها ከሌላም فليضيف إليها أخرى ሌላ ያስጠጋ ከሌላም ማለት ዙርም ይሁን አስርም ይሁን ምንም ይሁን አንድ ረክዓ ያገኘ ሰው فليضيف إليها ወደ እሷ ያስጠጋ أخرى ሌላ ያምጣ ባለ ጁሙዓ አንድ ረካ ይጨምር ሌሎች ደግሞ ያለውን ይጨምር ወከተመ ሶላቱ ሶላቱ ሙሉ ሆናለታለች እያሉ ነው ነብዩ አለይሂ ሰላቱ ወሰላም رواه النسائي وابن ماجه والدار قطني يذكرون واللفظ واللفظولة وإسناده صحيح سنده صحيح لكن قوى أبو حاتم أبو حاتم أتناكروا إرساله حديث مرسل نبلا حديث مرسل نبلا ላኪን ለሁ ሸዋሂድ ስላለው ሐዲሱ ሶሒሕ አንድ ረካዓ ያቀኘ ከጁሙዓ የሚሆን ወገይሪሃ ከሌላም ጊዜ ሶላት ከዙር የሚሆን ከአስር አንድ ረክዓ ያገኘ ምን ያድል ፈሊዩዲፍ ይጨምር ኢለይሃ ወደ እሷ ይጨምርባት أخرى ሌላ ይጨምር ዙሁር አንድ ረክዓ ካገኘ ሶስት ይጨምር ኢማም አሰላምተው ማለት ነው። ጁሙዓ አንድ ረካ ያገኘ ሰው ኢማም ሲያሰላምት አንድ ረካ ይጨምር ማለት ነው። ስለዚህ فقد تمت صلاته ሶላቱ ሙሉ ሆነለት ማለት ነው። ጁሙዓ ትገኛለች አንድ ረካ ካገኘ ሁለ ሳሂል ላይ የቀሩ ከደረሰ ዙር ነው የሚሰግደው። ሲቀመጥ ጁሙአ ብሎ ይነይታል። ሲሰግድ ግን ዙሁርን ነው የሚሰግደው። አራት ነው ሶላ ሶላ ማለሜ ነው የሰገደው ያልነየተው ነው ያልነየተውን ነገር ይሰግዳል የሚባለው መስአላ እንጂ ነው። ተባሰና አንድ ረካ ካገኘ ያገኛል ሰው ይሁን ይሄ ጥያቄ አለበት አይደል? አይ የዙሁር ነው የዙሁር ነው። በጁሙአው ለምን እስካሁን ድረስ ዝግዬ ጥያቄ አለበት። የሚደርስበት ቦታ ካለ ይህ ማሻአላህ ጀማ ያን ከማራችሁ ማሻአላህ ማሻአላ ይቅናው እንደው وعن جابر بن سمورة رضي الله تعالى عنه أن النبي صلى الله عليه وسلم كان النبي عليه الصلاة والسلام نبر يخطب قائما قوموا يخطب نبر ثم يجلس كذا يكمتالو ثم يقوم كذا ينسالو فيخطب قائما قوموا يخطبالو ሁለት ኹጥባ ነው ማለት ነው መሆን ያለበት ሁለት ኹጥባዎች ናቸው መካከል ላይ ትንሽ እንቀመጣለን ማለት ይሄ ቁሞ ለሚኸጥቡ ነው ካነ የኽጥቡ ነብዩ ይኸጥቡ ነበር ቃኢመን ቆመው ካነ ብዛት ትርጉሟ ምንድነው በባህሪያቸው ነበሩ ይሄ ሸዋ ምን ያስይዛል ነው ሸዋ ምን ያስይዛል ብዙ ጊዜ ነብዩ ህይወታቸውን ያሳለፉት በዚህ ነው ካነ ነብዩ ነበሩ ነብዩ ነበሩ ያጥቡ ቃይመን ቆመው ይخطቡ ነበር ثم يجلس መካከል ላይ ይቀመጣሉ ثم يقوم ከዛ ይቆማሉ فيخطب قائما ቆመው ይخطባሉ فمن انبأك የነገረ ሰው ይላል ጃቢር ኢብኑ ሰሙራ የነገረ ሰው አንነው ነብዩ አለይሂ ሰላቱ ወሰለም ካነ ይخطቡ ይخطቡ ነበር ነብዩ ያለ ጃሪሰን ቁጭ ብለው ይኸጥቡ ነበር ብሎ የነገረ ሰው ፈቀድ ከዘበ ዋሽቷል፣ በጣም ውሸታም ነው። ነብዩ ቆመው ነበር የኸጠቡት እያሉ ለዚህ ይህችን ደሊል አድርገው ነው እነ ኢማሙ አሻፍዒ ምን ብለዋል ነው መቆም ሸርጥ ነው፣ ራሱ ሸርጥ ነው። ሸርጥ ማለት መስፈርት ነው። ኹጥባው ተቀባይነት ሊኖረው ዘንዳ ምን መደረግ አለበት? መቆም አለበት። ኢማሙ ካልቆመ ኹጥባው ሶሂህ አይደለም፣ ትክክል አይደለም ማለት ኹጥባው ሶሂህ አይደለም ማለት ደግሞ ምን አይነት ተጽዕኖ እንዳለው አስቡ። ሶላት እንትኑ ላይ ጁሙዓው ላይ ወላኪን ኢማሙ ማሊክ ደግሞ ዋጅብ ነው እንጂ ችግር የለም ማለት ዋጅብ ነው ማለት ይቶ ወንጀል ሰርቷል ኹጥባው ግን ተበላሽ አንል ሌሎቹ ደግሞ ይሄ ሱነቱ ሙአከዳ የተጠናከረ ሱና ነው እንጂ ዋጅብ አይደለም ነው የሚሉት ዋጅብ አይደለም ነብዩ ቁጭ ብለው ከንተኑ ጃቢር ኢብኑ ሰሙራ ምንድን ያለው ነብዩ ቁጭ ብለው ኸጥበዋል ያለው ውሸቱን ነው አይደል ያለው እሺ ነብዩ ቆመው ነው የፈጸሙት ግን ቆሞ እንጂ አይቻልም የሚለው ደሊል ላይ እሱም ራሱ ተጽዕኖ አላሳደረም ስለ ነብዩ ታሪክ ነው የነገረን ነብዩ ቁጭ ብለው ኸጥበዋል ያለ ሰው ዋሽቷል አለ እሺ ይሁን ግን ቁጭ ብሎ መኸጥብ ይቻላል ናም ይቻላል أخرجه مسلم حديث مسلم زجبوتا وعن جابر ابن عبد الله كجابر بن عبد الله وعن جابر بن عبد الله رضي الله تعالى عنه قال ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ነበሩ። ኢዛ ኸጠበ ኹጥባ ሲያደርጉ የአላህ መላእክተኛ ኹጥባ ሲኸጥቡ እሕመረት አይና አይናቸው ይቀላ ነበር። አይናቸው ይቀላ ነበር። ደም ይለብሳል አይናቸው ቁጣ ማለት ነው። ቁጣ ሰዎችን መቀስቀስ መቻል አለበት። በቁጣ የሰዎችን ስሜት ሹዑራቸውን ማቀጣጠል መቻል ማለት ነው። ሰዎችን ማነሳሳት ውስጣቸው ያለው እስላማዊ ፍላጎታቸው እንዲጨምር እንዲነቃቁ ለማድረግ ነው። ነብዩ አለይሂ ሰላቱ ወሰለም ሲኸጥቡ ኢዛ ኸጠበ ጁሙዓ እህመረት አይናሁ ለጁሙዓ ብቻ አይደለም ነብዩ ኹጥባ ሲኸጥቡ እህመረት አይናሁ አይናቸው ይቀላል። ወአላ ሰውቱ ድምጻቸው ይጨምራል። ድምጻቸው ከፍ እያለ ይሄዳል። በጣም ይጮሃሉ። አንተ ራሱ ስታዳምጣቸው ነብዩ ወሽተደ ገበቡ ቁጣቸውም እየጨመረ ነው የሚሄደው። አይናቸው ይቀላል፣ ድምጻቸው ይጨምራል። ወሽተደ ገበቡ ቁጣቸውም ይጠነክራል። ሀታ ልክ ከአነሁ ይመስላሉ። ሙንዚሩ ጀይሽን በወታደር የሚያስጠነቅቁ ነው የሚመስሉት። ተከበባችሁ፣ አለቀላችሁ እንዳለ ሀገሪቷ ተወራለች። ይኸው ወታደሮች ሊመጡ ነው ከጀርባ እዚህ ከተራራ ጀርባ ወታደሮች አሉ የሚሉ የሚያስጠነቅቁ ነው የሚመስሉት። እንደው ከአነሁ ዋቂው እንዴ ነው እኛ ላይ አሁኑኑ ክስተቱ የሚደርስ ይመስለናል ነው ሲናገሩ ነብዩ አለይሂ ሰላቱ ወሰላም ከአነሁ ልክ ሙንዚሩ ጀይሽን በወታደር የሚያስጠነቅቁ ይመስላሉ የቆሉ የሚሉ ነው የሚመስሉት ሰበሐኩም ጠዋት ሰዓት ተከበባችሁ ወመሳኩም ማታ ሰዓት ተከበባችሁ ተከበባችሁ ተከበባችሁ የሚሉ ነው የሚመስሉት عن عن النار وعن الجنة وعن القيامة وعن أهوال القيامة سناظروا عن الصراط وعن غضب الله وعن عقاب الله وعن رحمة الله ይህን ይህንን ሲናገሩ ነብዩ አለይሂ ሰላቱ ወሰለም በመዕሲያ የሚመጣን አደጋ ስለ ወንጀል ስለዚህ ስለዚህ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ድምጻቸው ይጨምራል ወሰደ ገደቡ ቁጣቸውም ይጠነክር ነበር ሀታ ከአነሁ ልክ ይመስላሉ ሙንዚሩ ጀይሽ በወታደር የሚያስጠነቅቁ ነው የሚመስሉት ሙንዚሩ ጀይሽ ማለት ይኸውፉ ቀውመ ሚን ጀይሽን ዐዘይሚን ከባድ አረምረም የሆነ ወታደር መጣላችሁ አለቀላችሁ የሚሉ ነው የሚመስሉ ይችላል ያስጨንቃሉ ይደነግጣል ሰሐቢዩ ሁሉ አንድ እንቅልፍ የሚወስድ የለም ፊት እንደዚህ አይነት ማስጠንቀቂያ እየወረወሩ እያለ ለብዙ ተቆጥተው ፊትህ ድምጻቸው ከፍ ብሎ እንደዛ ድምጻቸው ይጮህ ምን ለዲና ማን ነው የሚተኛው? ምን አይነት ሰው ነው እንቅልፍ የሚወስደው? ከአንደው ምን ቢሩ ጀይሽ ነው እንዳለቀው ነው የሚያደርጉት ማለት ነው አካባቢ الشتاني يقول صبحكم تكذبات وانت أساك ومساكم ما تاسع التكذبات يميلوا مثل الله يأخي نجد فالمالك ويقول انده لالله أما بعد كذب مكسل ما تاسع التكذبات يمين قرات ونقر بنور لالله نبي عليه الصلاة والسلام فإن خير الحديث يشي نبي خطبنا فإن خير الحديث كنجر هلو كنجر هلو مرسوف ኪታቡላህ የአላህ ቁርአን ነው ብለዋል ነብዩ አለይሂ ሰላቱ ወሰላም ከንግግር ሁሉ ምርጡ የአላህ ንግግር የአላህ ቁርአን ነው ቁርአን ነው ከንግግር ሁሉ ምርጡ في تاريخ البشرية من أولها إلى آخرها የሰው ልጅ ሁሉ የፍጥረታት ሁሉ ታሪክ አለ وفيه أسماء الله وصفاته وفيه الجنة وفيه النار وفيه المسير ቁርአን ውስጥ የሌለ ነገር የለም ቁርአን ውስጥ የሌለ ነገር የለም ምን አሉ መሰላቸው አንድ ጊዜ ሚማ ቀረአቱ ሸኹን መጡና ማፈረጥና ፊል ኪታብ በቁርአን ውስጥ ምንም ነገር አላስቀረንም ብሏል። ቁርአን ውስጥ ያልተጠቀሰ ነገር የለም እንዳሏቸው አዎ አሉ ሸኹ ሲመልሱ መጨረሻ ላይ አንድ ኩንታል ዱቄት ስንት ዳቦ ይሆናል? እስቲ ቁርአን ተናግሮ ከሆነ ብሎ ጠየቃቸው። ይህን ጥያቄ ስጠይቃቸው ስንት ስንት ዳቦ ይሆናላችሁ? አንድ ኩንታል ዱቄት ሄድና ዳቦ ቤት አንድ ኩንታል ዱቄት ስንት ዳቦ ይወጣዋል በልና ጠይቃሉ። በዛ ዳቦ ቤትማ ከጠየቁም ፈስአሉ አህለ ዚክሪ እንኩንቱም ላ የማታውቁ ከሆነ የሚያውቁትን ጠይቁ ብሎ ራሱ አቅጣጫ ሰጥቷል። አሁንም አልቀረም ማለት ነው። ይህም ብሎ መለሱለት። ما شاء الله። እና أما بعد فإن خير الحديث ከዘገባ ሁሉ ምርጡ كتاب الله የአላህ ቁርአን ነው። ወኸይሩ ልሐዲ ከመመሪያ ወኸይሩ ልሁዳ በሁለቱም ትችላላችሁ خير الهدي وخير الهدى كما مريا كل مرته هدى محمد صلى الله عليه وسلم يا نبي من مريا من مريا بجوال من مريا بجوال يا موسى الله يا عيسى الله يا إبراهيم الله إسحاق الله يا يونس الله يا إلياس لأن نوح الله كل مرته يا نبي هدايا يا نبي هدى يا نبي من مريا مرته مرسي نبي من مريم وشر الأمور فنقرات كل أدقين محدثاتها على ذلك فترة وسنع سؤال النبي عليه الصلاة والسلام وكل بدعة وكل محدثة بدعة على ذلك نقر كل فترانو وكل بدعة ضلالة فترى كل دقمو أمتنا واجه ጥመት ነው። በሌላ ዘገባ ነሳኢ በዘገቡት ዘገባ ምን የሚላለ ወኩለ ضላለትን ፊናር እመት ሁሉ ፍጻሜው ደግሞ ወደ ጀሃነም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። በዲኑ ውስጥ አንድ ነገር ፈልስፎ ማስገባት በተአምር አይቻልም። ወኢራአሃ ናሱ ሐሰነ አልቢድዓቱ ቢድዓ ፈጠራ ፈጠራ ነው። ወኢራአሃ ናሱ ሐሰነ ሰዎች መልካም ነው ቢለው ቢያስቡት እንኳን ፈጠራ ሆኖ ጥሩ ነገር የለም። የዝንጀሮ ቆንጆ የለም እንደተባለው ሁሉ አዳ ሆል والله مثال الحقيقي ነው በቃ ዝንጀሮ ዝንጀሮ فكذلك البدعة بدعة ሐሰና ነብዩ አለይሂ ሰላቱ ወሰላም የሚሰራን ስራ ይሄ ጥሩ ነው ብለው ውበት መስጠት የሚችሉት አሽረፈል ኸልቅ ብቻ ናቸው። ከዛም በኋላ ሰዎች ኸይር ቢመስላቸው እንኳን ፈጠራ ፈጠራ ወፊ ሪዋየቲላ በሌላ ዘገባ ለዚሁ ለሙስሊም ካነት ኹጥበቱ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ኹጥባ የውመል ጁሙዓ የጁሙዓ ቀን ነብዩ ዐለይሂ ሰላቱ ወሰለም ኹጥባቸው እንዲህ ነበር ያህመዱላህ አላህን ያወድሳል አላህን ያመሰግናሉ ወይስኒ ዐለይ በሱ ላይ ውዳሴ ያቀርባሉ አላህን ያመሰግናሉ ያወድሳሉ አላህን ያመሰግናሉ ማለት አልহামዱሊላህ ማለት ነው ያመሰግናሉ ውዳሴ ማለት ደግሞ አልহামዱሊላህ الذي خلق السماوات والارض وخلق الناس سوتني خسرة أجانم سني خسرة سمايني خسرة عرشني أقوم يالك من ناقد إذا وزاك يسانا إبالا يحمد الله الله أن يمسكنا له الحمد لله إلاله ويثني عليه بس لا يوجد شيء ثم يقول كذا إلاله على إثر ذلك ከዚህ በመቀጠል ይላሉ ወቀድ አላ ሰውቶ ድምጻቸው ከፍ ያለ ሲሆን ይህን ይላሉ ይቀጥላሉ በዚሁ ላይ ማለት ነው وفي رواية له ለራሱ ለሙስሊም ሙስሊም ላይ ባለ ዘገባ من يهده الله አላህ የመራውን ሰላም ሙድለላ የሚያጠመው ከቶ ማንም የለም ومن يضلل አላህ ያጠመመውን فلا هادي له ማንም ቅን የሚያደርገው አካል የለም ብለዋል ነብዩ አለይሂ ሰላቱ ወሰለም ይሄ ኹጥባቸው አካል ነው وللنسائي ሸኹን ነሳኢ ላይ ደግሞ አንድ የተዘገበች ሌላ information አለ ወኩለ ضላለቲን ፊናር እመት ሁሉ ፍጻሜው ወደ ጀሃነም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄ ጥመት ከየት የመጣ ነው? ወኩሉ ቢድዓቲን ضላላ ፈጠራ ሁሉ ጥመት ነው። ጥመት ሁሉ ፍጻሜው ወደ ጀሃነም ነው ብለዋል። ኹጥባውን ስትፈጽሙት አንድ ላይ ነው የምታያይዙት ሌላ ቦታ ዘገባው ግን የራሱ ቦታ ቦታ አለው በየክታቡ ግን ኹጥባ ላይ ሁሉንም አምጥተን በአንድ ላይ ነው የምንገልጸው የነብዩን አለይሂ ሰላቱ ወሰለም ኹጥባ ማለት ነው وعن عمار بن ياسر رضي الله تعالى በጣም የሚገርም ማስተንከጃ ነው። ለቢድዓ አደራ እያሉ ነብዩ አለይሂ ሰላቱ ወሰለም እዚህ ላይ በጣም ጥንቃቄ ነው። ቢድዓ የሚባል ነገር ውበት አይሰጥም ለኢስላም እስላምን አይደለም ሌሎችን ሃይማኖቶች ያፈራረሳቸውና የቆራረሳቸው ነገር ቢኖር ይሄን ቢድዓ ቢድዓ ነው። መጽሐፋቸው ውስጥ ቢድዓ፣ በእምነታቸው ቢድዓ፣ በጸሎታቸው ቢድዓ ያልጨመሩት ቢድዓ የለም። እነሱም አጠፋፉ አሰረዕባንያ እብተደዑሃ ምን ዕንደ አንፉሲሂም ፈማ ረአው ሐቅ ሪአየትያ እነሱም ራሱ ገዳሜን ሲፈጥሩት ቢድዓ ነበር። ራሱ ቢድዓቸውን እንኳ አልጠበቁትም፣ አላከበሩትም። የለም ዝም ብለው በራሳቸው ፈጠራ ነው ያደረጉት። እኛም ውስጥ እስላምም ውስጥ ፈጠራ ይችን ይህን ብናደርጋት ይህን ብናደርገው ሰሃቦች አድርገውታል፣ አላደረጉትም። እነሱ ካላደረጉት ኸይረና ባዕደ ነቢይሃ ከነቢዩ ዓለይሂ ሰላቱ ወሰላም በኋላ ለዚች ኡማ ምርጥ የሆኑ ሶስቱ ትውልዶች ሶስቱ ክፍለ ዘመን ውስጥ ያሉ ትውልዶች ያላወቁት ነገር እስላም ማንም አያውቀውም ማለት ነው። አያውቀውም እነሱ ያላወቁት እስላም ማንም አያውቀውም። ለዚህ ቢድዓ وعن عمار بن ياسير رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول نبي እንዲሉ ሰምቻለሁ إن طول صلاة الرجل የሰውየ ሶላት መርዘሙ ረዘም ማለቱ ወቂሰሩ ኹጥበቲ ኹጥባው አጠር ማለቱ መኢነቱን ምልክት ነው ሚን ፍቅህ በጣም ፊቅሁ ገብቶታል ማለት ነው ተረድቷል እንዴት መስራት እንዳለበት ኹጥባው ምን መሆን አለበት አጠር ቀልጠፍ ሰንጠን ያለች መሆን አለበት ሰዎችን በኹጥባ ውስጥ ድክም አድርገህ ይቅርታ ከወሰዳቸው በኋላ ወደ ሶላቱ ሲመጡ ዘገምተኞች ነው የሚሆኑ። ዋናው አካሉ ሶላት ነው። እንድርሱ ማለት ነው ዋናው ትልቁ አስኳሉ ሶላት ነው። እቺኛይቱ ማጀቢያ ናት። ኹጥባ ማጀቢያ ነው። ስለዚህ ኹጥባ ላይ መድከም የለበትም ሰው ማለት ነው። እነ ለሶላት ሶላት ረጅል የሰውዬ ሶላቱ ረዘም ማለት ነው። ወቂሶሩ ኹጥበቲ ኹጥባው አጠር ማለቱ እነሱ ምን ፍቅህ دينين የመረዳቱ ምልክት ነው እና ማለት أي علامة ምልክት ነው ማለት ነው ምልክት ነው ገልጾታል ገልጾታል አለኝ አይ አይ ተወስራል አይ ቢዳው ወሳኝ ቢዳው ሽርክያት ነው ቢዳው መሐረማት ነው ቢዳው ምንድን ነው የምጠይቀው ቢዳው ከሽርክ ጋር የተያዘ ከሆነ ሌላ ነው ቢዳአቱል ቁቡርን ይመስል መቃብር ማምለክን ይመስል ሀደ ቢዳአት ሽርክ ነው የሽርክ ቢዳአ ነው ይህ አደጋ ውስጥ ነው የሚከተው ጥያቄ ምልክት ያስገባል ሰውየው ሌላ ቢዳአ አና አዳዲስ የመሳሰሉት ነገራቶችን መውሊድ የመሰለ ነገር ቢያመጣ ይሄ ቢዳአተ የማይደረግ ነገር ነው ያደረገው እያላደረጉ ሰው አባላደረግ አራሱ የማይማያውቀው ነገር አዲስ ነገር ነው ያደረገው ይህ ክልክል ነው የስልክ ነው ሽርክያ ብቻ ነው የሽርክያ ቢድዓ ሌሎች ናቸው እንደ ቢድዓው የሆነ ማለት ነው አይ ብዙ ጊዜ ያደርጉታል ብዙ ጊዜ ያደርጉታል ጁሙዓቸው ላይ እና ሁሉ ጊዜ ልናደርገው እኛ ምርት ነው እ አልመሻት ስለዚህ እኔ ግልጽ ውስጥ ያለው መልእክት አልገባም አድርጎና ጥያቄ እንትን ካለ ለምሳሌ የሆነ አይ ዝም ብለህ example አንተ አየህ ካዘዝከው ነገር አንድ ተከለከለ ነገር ብለን አሁን ብንስል ሌላ ነገር ለምሳሌ አንድ የሆነ ነገር ራሱ ነገር ይህን ሲጠቀሙ ይህን ይጨምራሉ ሐላል ነገር ሲጠቀሙ ሰዎችን ደዕዋ ለማድረግ ብለው ምን ይጨምሩበታል ይባላል አይቆይ ምን አለ መሰለህ የአጋጣሚ እንየው ዝም ብለህ መውሊድን ይመስል መውሊድን ይመስል እይዝን አላቸው ከኋላ ለምንድን ነው የምታደርጉት? አይ ሰዎችን ነብዩን አለ ሰላቱ ወሰላም እንዳፈቅሩ እንደወዷቸው፣ እንዳስታውሷቸው እንደዚህ እንዲደረግ ዲነል እስላም ሰዎችን ወደ ዲነል እስላም ለመጥራት ሰዎች ወደ መስጂድ እንዲመጡ ያለ ሐላል ሐላል ነው። ወደ ቃ ማብላት ምስኪኖች እንዲመገቡ ይህንን ትቆጥራለህ አይደል? ኸይራት እዛ ውስጥ ግን የሚሰራው የሚሰራው ነገር ምንድነው መጀመሪያ ስራው ቢድዓ ነው። በውስጡ ግን ሐላል ነገር አለ። ይሄን መሰል ነገር ነው የሚጠይቀው። የሚሰራው ነገር ሐራም ሆኖ እያለ ውስጡ ግን ሐላል ነገር ይሰራል። እንደዛ ነው የጠየቅነው። ቢድዓን ተጠቅመን መልካም ነገር ለመስራት ማለት በቃ ሌላ ነገር የለም هذه لها أصول أصل አለ ምን አለ መሰላቸው ዑለማዎች የሚሉት ነገር አለ الغاية لا تبرر الوسيلة የሚል አባባል አለ الغاية لا تبرر الوسيلة እፋቸው ያሉት የዑለማዎች ኡሱል ነው አልጋያ ውጤት ጣፍ ላይ ቁንጮ ላይ የምናገኛት ነቲጃ ላቱ በሪሩል ወሲላ ከታች ያለው መሰላሉን ሐላል አሳሪቱ የትም ስጡ ዱቄትን አምጡ አይባልም አይባልም በምንም አይነት መልኩ ወላሂ ራሱ ሐላል በሆነ መስመር ዳዕዋው ከተካሄደ target ይመጣል። ግን ቢዳአ ጋር አያይዘን ሌላ ነገር ብንጠቀም አጅር አይኖረውም። ሁለተኛ እነዛ ሰዎች ዳዕዋም አይገባቸውም። ለምን መሰላሉ የተጠቀምንበት ነገር ክልክል ቢዳአ ነገር በቢዳው ሰብስበን ሰዎችን ዳዋ እናደርግላቸዋለን። ታሪክ ሶላት የነበረ ሰው የዛን ቀን ሶላት ሊጀምር ይችላል ነው አይደል የምንለው? ይሄ ነገር ልናመጣ ይችላል የአጋጣሚ በመውሊዱ ሰብስበን የመውሊዱ ቀን ይሄን ነገር ስንነግራቸው ምን ሊፈጠር ይችላል? ታሪክ ሶላት የነበረ ሰው ድንገት ባኑ ሶላት ሊጀምር ይችላል የሚል ነገር አሃ እንደዛ አይደለም ማየት አንድ ነገር ሐላልን ነገር ስናስረዳ ሐራምን ነገር ክልክልን ነገር ተደግፈን ከሆነ በረካ አይኖረውም። ውጤቱ ራሱ ውጤት ሊያመጣም እንኳ ክልክል ነው። እብነ ተይሚያ ነገር ልንገራችሁ። ሁለት ሁለት ናቸው ሶስት ሌቦች መንገድ ላይ ሽፍቶች ነበሩ። ሽፍቶች ነበሩ። እነዛን ሽፎች ሰውየው እየሄደ ከበሮ እየመታ ሽዕር እየገጠመ ግጥም እየገጠመ እንትን አግባባ አግባባና ሽፎችን እስላምን እንዲቀበሉ እና ወደ ዲን እስላም እንዲገቡና ተቅዋ እንዲኖራቸው አደረገ። እብኑ ተይሚያ ማምጣትህ ትክክል ነው፣ ያመጣህበት ወይ ግን ክልክል ነው ክልክል ነው የሰራው انت يا عمك اهزك تلك النجر تلك اللو حرام اللي زال نبرا ما دريكي نبرا الذي سوى هدايا ما قيتها ما شاء الله ما شاء الله شرونه ولكن ودي هدايا نتعبت مسمر كن الآن حرام انك مثل النجر مبلوع الذي سوى الشين وريك تلك النجر لما انت تلك النجر ما تسمع لك تلك النجر وشي تستمت الرسول تسمع أبا بنادي الغاية لا تبرر الوسيلة الغاية لا تبرر الوسيلة وأنا من አዋ አዎ አዎ ቢድዓትን ሐሰናና ቢድዓትን ሰያ ቢድዓትን ምን ወደ አምስት ቦታ የሚከፋፈል መሰረት የለውም። ይህ መሰረት የለውም። የሚከፋፍል ነገር የለም። ቢድዓ አትከፋፈልም። ቢድዓ መሰነጣጠቅ ራሱ ክልክል ነው። ምን ገብታል? ስለ ቢድዓ ርዕስ ላይ ያዝላችሁ እንዳልቀር በቃ ይዝላችኋለሁ። ስለ ቢድዓ ስለ ቢድዓ ብቻ ተዘጋጅታችሁ ስለ ቢድዓ ብቻ እነግራችኋለሁ። ኢንሻአላህ ኢንሻአላህ ይሄን ጊዜ ይዛችሁ ኢንሻአላህ ስለ ቢድዓ ብቻ وعن ام هشام كأم هشام بنت حارثة رضي الله تعالى عنها قالت ام حارثة ام هشام بنت الح... بنت حارثة بنت حارثة من النعم... ابن النعمان نات اخت آه، عمرة بنت عبد الرحمن لأمها أنصارية النجارية يقال إنها በቢዓተ الرضوان لا የተሳተፈች في ናት። ሴት ረዲየላሁ ተዓላ ዐንሃ ما أخذت قاف ሱረቱ ቃፍን አልያዝኩትም على كتب ሱረቱ ቃፍ ወልቁርአን አልመጂድ የሚለው ቃፍ ወልቁርአን አልመጂድ የሚለውን አልሸመደድኩም ኢላ አልሊሳን ረሱላህ ሰለላሁ ዐለይሂ ወሰለም ከረሱሉ አንደበት እንጂ ትላለች። የቀረኡሃ ነብዩ ሲቀሩ አሰምቼ ነው። ኩለ ጁሙዓ በየጁሙዓው ሲቀሩ ስለምሰል ከሳቸው ነው ያሐፈዝኩት አለች። አለል ሚንበር ሚንበር ላይ ኢዛ ኸጠበና ሰዎችን ኹጥባ በሚኸጥቡበት ጊዜ ይህችን ሱራ ብዛት ይቀሯል ነበር ነብዩ አለይሂ ሰላቱ ወሰላም። ከዛ ነው የሐፈዝኩት ትልናለች። አቅርተውኝ ምንም ሳይሆን ሁልጊዜ ጁማአ በመሳተፍና ነብዩ ጋር አለይሂ ሰላቱ ወሰለም ነብዩም ቃፍን ብዙ ጊዜ ስለሚቀሯት ዛሬ ተወሰነ ቀጠው ከሆነ ነገ የተወሰነ የቀጣይ ጁማአ የተወሰነ እየከፋፈሉ ይቀሯት ነበር በየኹጥባ ውስጥ ማለት ነው። እንዲያውም ራሱ ቁርአኑ ራሱ ይቀራል። ስለ ኹጥባ ይሆናል ቁርአኑ ቁርአኑን ሁለቱን ገጽ ሁለት ከፍለ ሶላት አለ ነብይ ታወርዳለህ፣ ቁርአኑን ትቀራለህ፣ በሌላ ትቀመጥና ተነሳሁንም ቁርአኑን ቀርተህ ትችላለህ። ሱረቱ ቃፍን መቅራት ማለት ነው። ለሁለቱ ኹጥባ ስለዚህ ከታቸው ምላስ ላይ ነው ያፈስኩት ትልናለች ላ ኢላ እንጂ አልሳን ረሱላህ ሰለላሁ ዐለይሂ ወሰለም ከረሱሉ ምላስ እንጂ አልሸመጀርኩትም። የቅረኡሃ ነብዩ ሲያነቧት ነበር። ኩለ ጁሙዓ በየጁሙዓው አለል ሚንበር ሚንበራቸው ላይ ሆኖ ኢዛ ከጠበና ሰዎችን በሚኸጥቡ ጊዜ ረዋሁ ሙስሊም ሐዲሱን ሙስሊም ዘግቦታል። ሐዲሱን ሙስሊም ዘግቦታል። ስለዚህ ቁርአን ይቀራል شيء من القرآن ከቁርአን የተወሰነ አንቀጽ መኖር አለበት። እምን ውስጥ እምን ውስጥ ኹጥባ ውስጥ መኖር አለበት። ሶላት አለ ነብይ አለ፣ ቁርአን ይቀራል፣ አያ ይኖራል ማለት ነው። وعن ابن عباس እናም ደግሞ እንትን በቁርአን ወይንም ደግሞ አረብያ የማይታወቅበት አካባቢ ከሆነ በራሱ በሚችሉት ቋንቋ ما خطب على البدر منه مجمع الفقه مجمع الفقه يميبال علماء تسلسلوا يسلسلوا فتوى الله هند لا يهون خلاف تنسان السونك فهم دنيا نخطب إن شاء الله لا يسلم فمن تجاجتوا علماء تسلسلوا فتوى السؤال فهم دنيا رسو نخطب إن شاء الله بايهون القرآن آيون النحادث بعربية يتدر ليلهم بامارين يا مخطب إن شاء الله خطبهم منه እኛ ሀገር ላይ ደግሞ በአረብኛ እየተፈጸመ መካከል ላይ በአማርኛ መሰርኮም ይችላል እንደውም መሆን ያለበትም ይሄ የሚበረታታው ማለት ነው። ምክንያቱም የኹጥባው መልእክት ለሰዎች መድረስ አለበት። አረቦች ኹጥባውን አረብያውን በአረብኛ ይተሙታል የዛን ጊዜ ማለት ነው። አሁን ኹጥባ ጁማአውን ስንፈጽም ሰው ዝም ብሎ አረብያ ነገር ሰምቶ ሄደ ነው የሚባለው። እንደዛ አይደለም መሆን ያለበት። የጁማአውን የዛሬውን ጁማአ ርዕስ መልእክቱን ተረድቶ መሄድ አለበት። ያ ማለት ደግሞ በመካከል አንዱ ኹጥባ ከፈጸመ በኋላ የመጀመሪያውን ኹጥባ ይተረጉማል። ከዛ ሁለተኛውን አድርጎ ደግሞ በአማርኛ ይተረጉማል። በመካከል ላይ በአማርኛ እየቀላቀለ መተርጎም ይችላል። መጨረሻም ላይ መተርጎም ይቻላል። ትግል ወላኪን ብዙሃኑ ሰው እንዲረዳው እዛው ጁማአ ውስጥ ቢሆን ሀዛ አውላ ብዙ ጊዜ ይሄዳሉ አይደል ጁማአ ከተሰገደ በኋላ እያራገፉ ይሄዳሉ። እዛው ኹጥባ ውስጥ ቢሆን ማሻአላ ሁሉም ይረዳል፣ ሁሉም ይደርሰዋል። የጁማው መልእክት ማለት ነው። ወካነ ሀዳ አውላ እንደውም የሰጡት ፈትዋ የትኛው መሰላችሁ? ፈትዋው ሶላት አለን እንትን ቁርአኑ ብቻ በአረብያ ይሁን እንጂ ሌላው ኹጥባው በሂንደኛ ይችላል፣ በአማርኛም ይችላል፣ በትግረኛም በኦሮምኛም በቋንቋ ሁሉ ይችላል። ሁሉ ካልተቻለ አረብያ ማለት አረብያ ከቻሉ ግን አረብያ አድርጎ መካከል ላይ በቋንቋ መጠርጎ ሰው ሳይበተን ማለት ነው መልእክቱ እንዲገባ وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاكتني عنده لالو من تكلم يوم الجمعة يوم الجمعة يتناجر سو والإمام يخطب إمام يخطب يتناجر سو فهو يسو كمثل الحمار لا نبلو عن النبي عليه الصلاة والسلام يحمل أسفارة مسعاف للتشكمة هيانو አፋር ማለት ጀመዑ ሲፍሪን የሲፍር ፕሉራል አፋር ማለት ሲፍር ማለት አልኪታቡል ከቢር ትልቅ መጽሐፍ ማለት ነው አፋር يوم الجمعة من تكلم يوم الجمعة الجمعة كان يمناجر سو والإمام يخطب إمام يخطب يمناجر يمناورا سو فهو يهسو كمثل الحمار عند أيانو يحمل أسفارة مصحف تشكم እንደሚዞ አህያ ምንም አልተጠቀመም መጽሐፉን አያነበውም አያውቀውም ምን እንደያዘ ይህኛውም ሰውዬ ለጁምዓ ብሎ ታጥቦ ሽቱም ተጠቅሞ ለጁምዓ ብሎ ለብሶ መጥቶ እዚህ ተቀምጦ ጊዜውን አባክኖ ምን እንደሚያጣ አላወቅም ይህ ሰውዬ ለምን እንደዚህ ያደርጋል يحمل أسفار فهو كمثل الحمار يحمل أسفار والذي يقول له የሚለውም ሰውዬ ራሱ አንፊት አንተ ዝም በል የሚለው ሰውዬ ليست له جمعة ليست له جمعة كاملة የተሟላ የሆነ ጁሙዓ የለው ጁሙዓ ሙሉ በሙሉ ይበላሻል ማለት አይደለም ጁሙዓ የለውም እያሉ ነው ነብዩ አለይሂ ሰላቱ ወሰላም ይህን የሚያደርገው ሰውዬ ረዋሁ አህመድ ቢእስናድ ላ በእሰሪ ምንም ችግር በሌለበት ጠንካራ በሆነ ተቀባይነት ያለው የሆነ ሰነዱ ተዘግበዋል ማለት ዝም በል አይባልም መናገር ነው ክልክሉ። ማን ተከለመ ነው የተባለ በኢሻራ ግን ማለት ይችላል ማለት ይችላል። ሰውየው ያወራ ከሆነ በአፉ ረጀ ሰላምና ረጀ ሰላም መስጠት ይቻላል ወይስ አይቻልም በሚለው ላይ ዑለማዎች ልዩነት አላቸው። አሰላሙ አለይኩም ሲሉ አለይኩም ሰላም ማለት ችግር የለም የሚለው ችግር የለም እና አቡ ሐኒፋና ኢማሙ ማሊክ ፈኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ቁርአንና ሁጥባ ሲነበብ ጸጥ በሉና አዳምጡ ነው የሚለው ቁርአኑ። ስለዚህ ማዳመጥ ብቻ ነው። አሰላሙ አለይኩም ቢባል እንኳ ረድ ሰላም አይፈቀድለትም ብለዋል። አይፈቀድለትም ሀታ የሆነ ሰው አስሴ ብሎ አስነስቶት አልሐምዱሊላህ ቢል የርሐሙከላህ የማይባል ተሽሪፍ አልዓጢፍ የማይፈቀድም ረድ ሰላም የማይፈቀድም ይላል እና ኢማሙ ሻፍዒ ደግሞ ችግር የለም ነው ረድ ሰላም ሆነን መናገር የሚችለው ሰውዬ ኹጥባ የሚሰማውም የማይሰማውም ነው ወይ? ይሄ ጥያቄ አለ። ኹጥባ የሚሰማው ሰውዬ ያለምንም ማዳመጥ አለበት፣ ብዙ ይገባል። ኹጥባ የማይሰማው ሰውዬ ላይ ግን ኺላፍ አለ በይነል ዑለማ። አሁን ኹጥባ የማይሰማው ሰውዬ ቢናገር ችግር የለም ብለዋል። ኹጥባ የማይሰማው ሰውዬ ወላኪን ሌሎች ዑለማዎች ደግሞ አአ አዳምጡ ነው የተባለው ቢሰማ ኖሮ እንደሚገባው አድርጎ ጸጥ ብሎ አዳምጥ አይንቀሳቀስ ነው ለምን ለአንነው ሰውሹ ምን ይሰኛ የሚሰሙትን ሊወሰውስ ይችላል ጸጥ ብሎ መቀመጥ አለበት ያዳምጥ ነው አሉ ባይሰማ እንኳን ዝም ማለት ነው አውላ ባይሰማም እንኳን ደንቆሮ ከሆነ ደንቆሮ ከሆነ ኹጥባውን የማይሰማ ኹጥባው የማይሰማ ከሆነ ቁርአን ይቅራ ዚክር ይስፈል ችግር የለም። ኢሻራ ችግር የለም። በኢሻራ ቁጭ በለማለት እጅህን እንዲህ ሰንዝረህ ብታናገረው ችግር የለም። መን ተከለመ ነው አንፊት ብቻ አትበል፣ ዝም ለሁ እናያለን ራሱን ይቻላል። Ah. መእሙና መእሙሞች ተከለከሉ። ጓደኛህን ዝምበል ማለት አይፈቀድም። ኢማም መእሙምን ያናገራል፣ መእሙም ኢማምን ያናገራል። አንተ ቁጭ ብለህ ጓደኛን እዚህ ሶፍት ላይ ያለውን ጓደኛን ዝምበል ወይ እንደዚህ ከምትለው ኢማሙን ብታናግረው ችግር የለም እግር ካለ ኢማሙ እንደዚህ እንደዚህ ይደረግ ወይንም እንደዚህ ዱዓ አድርግልን ዚህ ምናምን ወይ ተርጎም ምናምን ነገር ብለህ ብታናግረው ትችላለህ ጁሙዓው ላይ ማለት ነው። መእሙም ኢማምን ያናግራል። ይህ ነቢዩን ዓለይሂ ሰላቱ ወሰላም ጁሙዓ እየኸጠቡ እያለ ሰውየው መጥተው አለከቲል አምዋሉ እንቅጥዓት ስቡሉ ወጃዓተል እያሉ ቤተሰብ ሰራበ ዝናብ አጠረ ረህመ እንትኑ አዝመራ ሁሉ ደረቀ መንገድ ተቋረጠብን እባክዎትን ዱዓ አድርጉ ዝናብ እንዲመጣ አለና ጠየቃቸው ዱዓ አደረጉ ነብዩ አለይሂ ሰላቱ ወሰላም ይሄ መእሙም ኢማምን አናግሯል ማለት ነው ነብዩ አለይሂ ሰላቱ ወሰላም እየኸጠቡ እያለ ሰውየው ገባና ተቀመጠ ሰለይተ ረካዓተኝ ረካዓተኝ ሰግዳል አሉ አልሰገድኩም ማለት ነው ተነስ ስገድ ኢማም ደግሞ መእሙን አናገረ ማለት ነው መእሙም ለመእሙም ክልክል ዝም በል ተብሎ እንኳን አይደለም ኢሻራ አይ አሁን ምን ምን እንዳለ ታውቃላችሁ? የረሱል ስም ሲነሳ የኔ ስም ሲነሳ መልስ ስጡ ነው አይደል? ያሉት ነብዩ አለይሂ ሰላቱ ወሰላም እዚህ ቦታ ላይ ግን አዳምጡ ስለተባለ ዝም ብሎ ማዳመጡ መልስ እንደመስጠት ራሱ ይቆጠራል። ይሄንኛው ትእዛዝ ይቀደማል ከዛኛው ነው። ዝም ብለህ ማዳመጥ ዱዓም ሲደረግ ግን ማዳመጥ ይሄንን አሉ። ከፊል ዑለማዎች ደግሞ ان الله ملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما ብለው اللهم صل على محمد اللهم صل على محمد ይበል በውስጡ ብለዋል። ዱዓ ሲደረግም አሚን ይበል። እጅ ማንሳት ላይ ሌላ ኺላፍ ፈጥሯል። አሚን ይበል አሚን አይበል አሚን አይበላል አኔን ይበላል አኔን ይበላል ላይ የተስማሙት ደግሞ እንደገና ተጋጭተዋል። ምን እጅ ማንሳት ይችላል ወይስ ሳያነሳ ዝምራት ተላፋለ እዚህ አስኩቱ አውላ ነው ቀጥ ቁርአን ቁርአን እየተከሉ ማደምጣቸው ቤት እያጸዱ ቤት እየጠረጉ ቁርአኑን ማታዳምጠው ከሆነ ቁርአን መክፈት ክልክል ማለት ማዳመጥ ማዳመጥ አለበት። ሰው የሚያወራበት ቦታ ወይም ማናዳምጠው ከሆነ ወይ ቁርአኑን ከፍተን ወሬ የምንጀምር ከሆነ ወይም ደግሞ ስከላ ቁርአኑን እየሰማው ነው ወይስ ስከላ እየተከልከለ አይ ስከላ እየተከልከለ ከሆነ ቁርአኑን ለምን ለምን ለምን ቃላት ያመጣው ደንቁራን ማዳመጥ አለብን። ከዚህኛው ይሄኛው ይሻላል እያለ ነው። በዛን ሰዓት መቆጠብ አለብን ማለት ነው። አንድ ሰው ሁለት ቀልብ የለውም ማለት አንድ ነገር ይቻላል። ይሄ እዚህኛው ደግሞ አምራል ፈስተሚዑ ለሁ ወአንሲቱ ሰክሽን አላድርገዋል ማለት ነው። አዳም የሚል ትእዛዝ አለ። አእምሩ ሊልውጅብ ይፈሰራል ያሉት ሰዎች ናቸው። ዝም ብለህ አዳምጥ። አእምሩ ዋጅብ ነው፣ ትእዛዙ ዋጅብ ነው እና በዑለማዎች መካከል ልዩነት ስላለ ይሄ ጥቅጥቅ ማለት ነው። ምንም አይደለም። ከፈለገ አላሁመ ሰሊ አላ ሙሐመድ በል፣ ባይሆን አይሱ ሌሎችን አይወጡ በራሱ በውስጡ ሊል ይችላል። ዱዓን ሲደረግ አሚን የሚልም ይበል ومن يعني أحسب البلور يسكن في كثير من ذلك لا علماء مقاصل يجب نسر على مسألة الفتية وهو يفسر يفسر حديث أبي هريرة في الصحيحين صحيحين لا يعلون أبو هريرة الحديث يفسران مرفوعا حديث مرفوع نبرون ሰይሐይን ላይ ያለው ኢዛ ቁልተ ካልክ ሊሳሂቢ ለጓደኛ አንፍስ ዝም يوم الجمعة جمعة سنبل كالكو والإمام يخطب إمام يخطب يال زنبل كالكو فقد لغوت በጁማዓ ላይ ቀልደሃል ተጫውተሃል ብለዋል። በጁማዓው ላይ ተጫውተሃል ቀልደህበታል። በዛንኛው ላይ ለይሰ ለሁ ጁማዓ ነው ላይጅሩ ፈዲለተል ጁማዓ የጁማዓን ፈዲላ አያገኝም ያንን አያገኝም ነው ተግባባል። وهو يفسر حديث أبي هريرة ሶሂሃይ ሶሂሃይን ላይ ያለውን የአቡ ሁረይራን ሐዲስ ይፈስረዋል። مرفوعا መርፉ የሆነ ሐዲስ አለ። ምን ምን የሚለው ሐዲስ ይሄው ይሰራል። إذا قلت ብለዋል ነቢዩ عليه الصلاة والسلام ለጓደኛ ካልከው أنصت ዘንበል ካልከው يوم الجمعة የጁሙዓ ቀን والإمام يخطب إمام يخطب يالله زم بالكاركو فكان لغم فك اللي جعل للالري فلا يين يبن عباس الحديث يفكروا عليه حديث يي أنت يبن عباس حديث يين حديث يبرى الرمال المالك من ناقر يوم الجمعة يمنه فكان لغوتا فليست له جمعة ملان فجلس الجمعة اللونة فكان لغوتا قال لجعل تشعوتا لما لجدنا يوم الجمعة ليس لجعل عون ليست له جمعة جمعة اللون مالك فتعوتا فجل لغوتا نوع لله لغوتا مالك من مالك نوم يميلون حادث يوم أبات حادث يفسروه هذا هون كقرانه إيه وهو يفسر وهو مالك حديث ابن عباس مالك هون كلا يقرانه ليس كلام جمعة يميله አሁን ላይ የቀረ ነው። ይፈስራል ማንን? ሐዲስ አቢ ሁረይራ የአቡ ሁረይራን ሐዲስ መርፉ የነበረውን ሐዲስ ያብራራዋል። የትኛውን ሐዲስ ኢዛ ቁልተ ሊሳሒቢከ ለጓደኛ ስትለው አንፊ የውመል ጁሙዓ ዝም ካልከው ወልኢማሙ የኽጡብ ኢማሙ እየኸጠበ እያለ ፈቀለገውተ በእርግጥ ቀልዳል ተጫውታል ይላል። ምን ማለት ነው ተጫውታል ማለት? በዛኛው ሐዲስ ይፈሰራል። አልገባችሁ ምን በላይኛው ሐዲስ ላይ ዝም በል ካልከው ለይሰ ለው ጁሙአ ጁሙአ የለውም ብለዋል። ቀለደ ማለት ይህ ማለት ነው። ቀለደ ማለት ተጫወተ፣ በቃ ተጫውቶ ጸጥ ይላል ማለት አይደለም። ተጫወተ በጁሙአ ቀለደበታል ማለት ለይሰ ለው ጁሙአ ተልካሚላ ሙሉ የሆነ ጁሙአ የለውም ማለት ነው። ከየት በምን ፈሰር ነው ክፈተ ለፈው ያለው ሐዲስ ኢብኑ አባስ በእብኑ አባስ ሐዲስ ይፈሰራል ቀለደ አለ። አላሁ ቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።